ይህ የፍትህ ሬዲዮ አራተኛ ስርጭት ፕሮግራማችን ነው። ዛሬም እንደ ትናንቱ ቁራጥነታችሁን ያስመሰከራችሁ ውድ የኢትዮጵያ ሙስሊሞች እንደምን ሰነበታችሁ? እውነት በመናገራችሁና የማሰብ ችሎታችሁን በመጠቀማችሁ ብቻ በግፍ እስር ቤት እየተሰቃያችሁ ያላችሁት ውድ ኮሚቴዎቻችን እና ወንድሞቻችን፣ በአካል ብንራራቅም መንፈሳችን ሁሌም ከእናንተ ጋር ነው። እንደምን ሰነበታችሁ? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ይህ የሙስሊሞች ብሶት የወለዳት የፍትህ ሬዲዮ ድምፅ ነው። ፍትህ ሬዲዮ የሳምንቱን ዜናዎችና የተለያዩ ፕሮግራሞችን ልታሰማችሁ ቀርባለች። አሁን ቀዳሚ የሆነውን ሳምንታዊ ዜና እናሰማችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። አሁን ሳምንታዊውን የፍትህ ዜና እናሰማለን። በቅድሚያም ርዕሶቹን ትናንት ጁማ በአዲስ አበባና በክፍለ ሀገር ከተሞች በሚገኙ መስጊዶች ከፍተኛ ተቃውሞ ተደረገ። የፌዴራል ጉዳዮች ሚኒስትር ዶክተር ሽፈራው ተክለማርያም ከ18 ዓመት በታች የሆኑ ህጻናት ቁርአንን ጨምሮ ሌሎች ሃይማኖታዊ ትምህርቶች እንዳይማሩ ሀሳብ አቀረቡ። ጉዳዩ መጅልስንም አወዛግቧል። ሐሙስ ዕለት የአዲስ አበባ ፍትህ ቢሮ ኃላፊ አቶ ጸጋዬ ኃይለማርያም በሙስሊሙ ጉዳይ ከከፍተኛ ካድሬዎች ጋር ስብሰባ አደረጉ። ተሰብሳቢዎቹ ካድሮች ሰላም እንዲመጣ ኮሚቴዎቻቸውን ፍቱላቸው ሲሉ ጠይቀዋል። መንግስት ሙስሊሙ ላይ ያደረሰ ባለው ግፍ ብስጭት የተነሳ ታላቁ ዓሊም ሼህ ዙበይር አብዱል መጂድ ሐሙስ ለት ከዚህ ዓለም በሞት ተለዩ። ዜናዎቹን የማሰማችሁ ኑር ሁዳነኛውን አሁን ወደ ዜናው ዝርዝር እናልፋለን። በቅርቡ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከአልጀዚራ እንግሊዘኛ ክፍል ጋር ባደረጉት ቃለ ምልልስ ስለ ወቅታዊ የሙስሊሞች ጉዳይ ተጠይቀው መልስ ሲሰጡ ጥያቄውና አሁን ያለው ሰላማዊ ትግል የጥቂቶች ነው በማለት መመለሳቸውና ያለ ሙስሊሙ ቀና መንበረ ስልጣኑን የተቆጣጠሩት በይፋ ስራ ጀምረናል በማለት በራዲዮ ፋና መግለጫ መስጠታቸው በመቃወም ታላቁ አንዋር መስጂድ ጨምሮ በክፍለ ሀገር ባሉ መስጂዶች ከፍተኛ ተቃውሞ ተደረገ። ትናንት ጁማ ተቃውሞ ከተደረገባቸው ከተሞች መካከል በምስራቅ ሀረርጌ ኢማን መስጂድ በወልቂጤ ረቢያ መስጂድ፣ በኢልባቡር ዞን በመቱ ከተማ ነጃሺ መስጂድ፣ በደሴ ሸዋብር መስጂድ እና በጅማ ፈተህ መስጂድ ጥቂቶቹ ናቸው። በዚህ ሰላማዊ ተቃውሞ ላይ ጥቂቶች አይደለንም፣ ኮሚቴዎቻችን ይፈቱ፣ ምርጫው ህገ ወጥ ነው፣ ህጉ ይከበርና ሌሎችም መፈክሮች አሰምተዋል። በተለይ በአዲስ አበባ በታላቁ አንዋር መስጂድ ኮትሮ በተለየ ከፍተኛ ቁጥር ያለው ህዝብ ተገኝቶ ተቃውሞውን እንዳሰማ ታውቋል። በዚህ ሀገር አቀፍ ተቃውሞ ሚሊዮኖች የጠቅላይ ሚኒስትሩን ውሸት በይፋ ያወገዙት ብቻ ሳይሆን ሙስሊሙ ህብረተሰብ ቆራጥነቱን ዳግም ያስመሰከረበት ልዩ የተቃውሞ ትዕይንት እንደነበር ተገልጿል። በእለቱ የአዲስ አበባና የፌዴራል ፖሊስ አባላት በሰላማዊ መንገድ ተቃውሞውን ለማሰማት የመጣውን ሙስሊም ወዳልሆነ አቅጣጫ ለማስገባትና ረብሻ ለመፍጠር ሙከራ ያደረጉ ቢሆንም ሰላም ወዳዱ ሙስሊም ማህበረሰብ ሁኔታውን ከከፍተኛ ትዕግስትና ጥበብ የከፋ ደረጃ እንዳይደርስ አድርገዋል። የፌዴራል ፖሊስና የአዲስ አበባ ፖሊስ አባላት ህዝቡ በሰላም ተቃውሞውን አሰምቶ ሲበተን ጠብቀው ሴት ወንድሞቻችን ለማፈስ ሙከራ ሲያደርጉ ከፍተኛ የሆነ ግርግር በራጉል ቤተክርስቲያን አካባቢ ተቀስቅሶ የነበረ ሲሆን በሙስሊሙ ታጋሽነት ሊበርድ ችሏል። በዕለቱ ይህን ዜና እስክንሰራ ድረስ ወደ 38 ሰዎች እንደታሰሩ ታውቋል። ይህ በእንዲህ እንዳለ የትናንቱ ጁማ ተቃውሞ በአንዋር መስጂድ እስከ 1600 የሚደርሱ የመንግስት ተላላኪ ካድሬዎች፣ ደህንነቶችና ራሳቸውን ሱፊ ብሎ የሚጠሩ የአህባሽ አራማጆች ለስለላ ተግባር ተሰማርተው እንደነበር ምንጮች ጠቁመዋል። የፌዴራል ጉዳዮች ሚኒስትር ዶክተር ሽፈራው ተክለማርያም ማርያም ከ18 ዓመት በታች የሆኑ ህጻናት ቁርአንን ጨምሮ ሌሎች ሃይማኖታዊ ትምህርቶችን እንዳይማሩ ሀሳብ አቀረቡ። ጉዳዩ መጅሊስንም አወዛግቧል። ባለፈው ሳምንት በውጭ ጉዳይ ሚኒስቴር አዳራሽ በከፍተኛ ጥበቃ በተካሄደው የሃይማኖት ጉባኤ ላይ ዶክተር ሽፈራው ከ18 ዓመት በታች ያሉ ህጻናትና ታዳጊዎች ሃይማኖታዊ ትምህርት መማር እንደሌለባቸው አሳሰቡ። ከስድስት በላይ ሃይማኖቶች ተወካዮች በተገኙበት በዚህ ስብሰባ ላይ የፌዴራል ጉዳዮች ሚኒስቴር ሚኒስትር ዶክተር ሽፈራው ተክለ ማርያም እንደገለጹት ከቅርብ ጊዜ ወዲህ የሃይማኖት ጽንፈኝነት በሀገራችን እየተስፋፋ እንደሆነ ጠቅሰው መፍትሄው ከ18 ዓመት በታች ላሉ ህፃናት ቁርአንን ጨምሮ ሌሎች ሃይማኖታዊ ትምህርቶችን መማር የለባቸውም ሲሉ ተናግረዋል። ህፃናቶቹ በትምህርታቸው ላይ ከማተኮር ይልቅ አክራሪነት ላይ እያዘነበሉ ነው ያሉት ዶክተር ሽፈራው ይህንን ማስተካከል የሚቻለው ቁርአንና ሌሎች ሃይማኖታዊ አስተምህሮችን 18 ዓመት እስኪሞላቸው ድረስ እንዳይማሩ በማድረግ ነው ብለዋል። ከተሰብሳቢዎቹ በተሰጠው አስተያየትም አሁን ያለው ችግር መፍትሄ ሳያገኝ እንደገና ሌላ ችግር ተፈጥሮ ሌላ ድምጻችን ይሰማ እንዲጀመር ፍላጎት አላችሁ ወይ ሲሉ ጠይቀዋል። ገልጸዋል። ሌሎች ደግሞ ዜጎች የፈለጉትን የማሰብ የማመንና የመማር ነጻነት የሚዳፈር እንደሆነ አስቀምጠዋል። ይህን አስተያየት ሙስሊም ካልሆኑ ወገኖች እንኳ ሲቃወሙት ከመጅሊስ ተወክለው በስብሰባው ላይ የተሳተፉት አቶ ሸምሱ ግን ምንም አለማለታቸው በስፍራ የነበሩትን እንዳሳዘነ ምንጮች ጠቁመዋል። በተያያዘ ዜና ከ18 ዓመት በታች ያሉ ህጻናትና ታዳጊዎች ቁርአንና የዲን ትምህርት እንዲቆም ለፌዴራል መጅሊስ ከመንግስት መምሪያ የወረደ ቢሆንም የመጅሊስ ኃላፊዎችንም ሳይቀር አወዛግቧል። ምንጮቹ እንደጠቆሙት ጉዳዩ ለአዲስ አበባ የመንግስት ተሿሚ የመጅሊስ ሊቀመንበር ሳይቀር ፈታኝ እንደሆነባቸውና ካሁኑ ስጋታቸውን እንደገለጹ ምንጮች ጠቁመዋል። ሐሙስ ዕለት የአዲስ አበባ ፍትህ ቢሮ ኃላፊ አቶ ምክትል ኮማንደር መኮንን አሻግሬ በሙስሊሙ ጉዳይ ከፍተኛ ካድሬዎች ጋር ስብሰባ አደረጉ። ተሰብሳቢዎቹ ካድሬዎች ሰላም እንዲመጣ ኮሚቴዎቻቸውን ፍቱላቸው ሲሉ ጠይቀዋል። ሐሙስ ዕለት በአዲስ አበባ መዘጋጃ ቤት አዳራሽ የኢህአዴግ ከፍተኛ ካድሬዎችና ሌሎች የጸጥታ ተወካዮች ሙስሊሙን በተመለከተ ስብሰባ አደረጉ። ስብሰባውን የመሩት የአዲስ አበባ ፍትህ ቢሮ ኃላፊ አቶ ጸጋዬ ኃይለማርያም ሲሆኑ አብረዋቸው ምክትላቸው ኮማንደር መኮንን አሻግሬ እንደነበሩ ከስብሰባው ተሳታ ተሳታፊዎች አንዱ ገልጸዋል። በለቱ የመጅልስ ምርጫ ቢደረግም አሁንም ሰላም ሊመጣ አልቻለም። አሁን መንግስት የለም ወይ ህገ መንግስት ይከበር የሚሉ ፖለቲከኞች ሀገሪቱን እየረበሹ ነው ሲሉ ከመድረክ ወቀሳ የቀረበ ሲሆን ካድሬዎቹ በበኩላቸው አንድ ችግር ሲፈጠር ማሰር ችግሩን ማባባስ ስለሚሆን ኮሚቴዎቻቸው ይፈቱላቸውና ሰላም ይምጣ ሲሉ አስተያየት ሰጥተዋል። ከዚህ በፊት ቅንጅቶች እስኪፈቱ ድረስ ውጥረት ነበር። የቅንጅት አመራሮች ሲፈቱ ግን ሁሉም ነገር መረጋጋቱ ይታወቃል። ስለዚህ የሙስሊሙ ኮሚቴዎች ቢፈቱ ሰላም ሊፈጠር እንደሚችል ተሰብሳቢዎቹ ገልጸዋል። ሆኖም አቶ ጸጋዬ ኮሚቴዎቹ ይፈቱ የሚባለውን ሲሰሙ እንደደነገጡና መፍትሄው መፍታት ነው ለተባሉት ብንፈታቸው ህግን መጣስ ነው፣ ጉዳዩን ፍርድ ቤት ስለያዘ በፍርድ ቤት ጉዳይ ጣልቃ መግባት አንችልም ሲሉ አሳፋሪ ምላሽ ሰጥተዋል። በሌላ ዜና መስጂዶችንና መድረሳዎችን ከህዝቡ እንዲረከብ ከመንግስት ጫና የበረታበት መጅልስ የፍትህ ቢሮ ከህዝብ መድረሳዎችንና መስጂዶችን ተረክቦ ያስረክበን ሲሉ አስገራሚ ጥያቄ ለመንግስት አቀረቡ። እስካሁን ድረስ እንዴት ወደ ታች ወርዳችሁ መስጂድ አልተረከባችሁም የሚል ወቀሳ ከመንግስት የቀረበላቸው የመጅልስ አካላት ሁኔታው እጅግ እንዳስፈራቸውና በአሁኑ ሰዓት ለወረዳና ለክፍለ ከተማ መጅልስ አመራሮች ደሞዝ እየከፈለ የቆየው የፍትህ ቢሮ መስጂዶቹን ከህዝቡ ተረክቦ ለኛ ያስረክበን ሲሉ ለመንግስት ጠይቀዋል። የፍትህ ሬዲዮ ምንጮች እንደጠቆሙ ጣልቃል ገባሁም የሚለው መንግስት ደሞዝም እስከ መክፈል እንዳደረሰው ተጋልጧል ሲሉ ሀሳባቸውን ሰጥተዋል። መንግስት ሙስሊሙ ላይ እያደረሰ ባለው ግፍ ብስጭት የተነሳ ታላቁ ዓሊም ሼህ ዙበይር አብዱል መጂድ ሐሙስ ከዚህ ዓለም በሞት ተለዩ። ሼህ ዙበይር አብዱል መጂድ መንግስት በሙስሊሙ ላይ በሚያደርገው ጭቆና ሲበሳጩ እንደቆዩና የደሴ ሸዋበር መስጂድ ኢማም የሆኑት ወንድማቸው ሼህ ያቆት አብዱል መጂድ መታሰር ደግሞ ብስጭታቸውን እንደጨመረባቸው ቤተሰቦቻቸው ተናግረዋል። ሰው ባገሩ ላይ እንዴት መኖሪያ ያጣል? ለምን ይታሰራሉ? በማለት በጣም ይናደዱ እንደነበር ማክለው ገልጸዋል። ቤተሰቦቻቸው እንደተናገሩት የሞቱት ቀናቸው ደርሶ ቢሆንም የሞታቸው ሰበብ ግን ሌላ ሳይሆን ብስጭት መሆኑን አስረግጠው ተናግረዋል። በህክምና ላይ ባሉበት ዶክተሩ ሼህ ዙበይር የሚያሳስባቸው ነገር እንዳለ ሲጠየቁ መንግስት በሚያደርገው ግፋ አገዛዝና ወንድማቸው በመታሰሩ እንደሚበሳጩ ለዶክተሩ ሲናገሩ ዶክተሩ ካሁን በኋላ እንደዚህ አይነት ወሬ ሱፊት እንዳታወሩ የዚህ አይነት ወሬ ካወራችሁ ከአቅሙ በላይ ስለሆነ ህይወቱ ሊያልፍ ይችላል ብሎ አሳውቆ እንደነበር ገልጸዋል። ቤተሰቦቻቸውም አሁን በጣም ያሳዘናቸው ነገር መንግስት እያደረገ ባለው ጭቆና ታላቅ አባታቸውን ማጣታቸው መሆኑ አሳውቀዋል። ሼህ ዙበይር ከኢትዮጵያ ብርቅዬ አሊሞች ውስጥ አንዱ ሲሆኑ መንግስት በግፍ ለብዙ ዓመታት አስሯቸው እንደነበር ይታወቃል። አድማጮቻችን ታላቁ አሊምን ሼህ ዙበይርን አላህ ጀነቱል ፊርደውስ እንዲያስገባቸው ለቤተሰቦቻቸውና ለኢትዮጵያ ሙስሊሞች አላህ ሰብሩ እንዲሰጠን እንጠይቃለን። ዜናው አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። ከሳምንት በፊት አዲሱ ጠቅላይ ሚኒስትር አመራራቸውንና አገር ውስጥ ያሉ ችግሮችን አስመልክተው ከአልጀዚራ የእንግሊዝኛ ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅ ላይ ጋዜጠኛዋ ለጠቅላይ ሚኒስትሩ ካነሳቸው ጥያቄዎች የሙስሊሞችን ሰላማዊ ትግል አንስታ ነበር። ጣቢያው የአገራችንን ወቅታዊ ሁኔታ አስመልክቶ ለሚያደርገው ቃለ መጠይቅ የእኛን ጥያቄ ትኩረት መስጠቱ በራሱ ጉዳዩ አንገብጋቢ መሆኑን ይጠቁማል። ጋዜጠኛዋ እንዲህ ብላ ነበር ጥያቄውን ለጠቅላይ ሚኒስትሩ ያቀረበችው። Not everybody agrees with that. You've got big problems in the country regarding the Muslims, the ongoing demonstrations, thousands of people sitting in jail. What's going on there? ሀገሪቱ ከባድ ችግር ውስጥ ናት። በሺዎች የሚቆጠሩ በእስር ቤት ናቸው። ምንድነው ይሄ ነገር? መንግስት አፋሽን በግዳጅ እየጫነ መሆኑን ሙስሊሞች እየተናገሩ ነው በማለት ስትጠይቅ ጠቅላይ ሚኒስትሩ የሰጡት መልስ የሚከተለውን ነበር። አይ ቲንክ ዳትስ ዘ ቮይስ ኦፍ ዘ ማይኖሪቲ ይሄ ጥቂቶች ጥያቄ ይመስለኛል። ይመስለኛል ማለታቸው በራሱ የተናገሩትን እንደማያምኑበት አያሳይም ትላላችሁ? ክቡር ጠቅላይ ሚኒስትር እርስዎ ዛሬ ደፍረው ጥቂቶች ናችሁ ቢሉንም እኛ ቁጥራችንን በትክክል እናውቀዋለን። እርስዎ ራስዎን ለትዝብ ታጋለጡ እንጂ የትግል ስሜታችን በመሰል ንግግሮች እንደማይቀዘቅዝ እኛ ሚሊዮኖቹ እናውቃለን። ውሸት ከሀገራችን ፖለቲካ የሚጠፋበትን ወቅትን በናፍቆት እንጠብቃለን። እድለኛ ሆነው በሰሞኑ ቃለ መጠይቅ ገራገር ቢጤ ጋዜጠኛ ስለገጠመው ፈጣሪውን ያመስግኑ። ጋዜጠኛይቱ እጅግ አስደማሚ የኢድ ሰላት ተቃውሞ ላይ የተነሱ ፎቶዎችን አሊያም የተቀረጹ ቪዲዮዎችን አሳይታ ጠይቃዎት ቢሆን ኖሮ መልሶ ምን ይሆን እንደነበር ሁላችንም ብናውቅ ምንኛ ደስ ባልን ነበር። በእርግጥ እኛ ሚሊዮኖች ነን፣ እርሶም ይህ ተፍቶት አይደለም። ባይጠፋዎትም ግን ሚሊዮኖች መሆናችንን ትናንት ጁማ ዳግም አረጋግጠንላችኋል። ይህች ስትነገር ቀላል የሆነችና ጠቅላይ ሚኒስትሩ ነገር አሳመርኩ ብለው ከኳታር እንደ ዘበት ጥቂቶች በማለት የወረወሯት ቃል የሚመሯት ሀገር ውስጥ ከባድ አቧራ እንደምታስነሳ ግን በወቅቱ የገመቱ አልመሰለኝም። እናም አልቀረላቸውም። አንደኛ አመቱን ሊጨርስና ወደ ቀጣዩ የትግል አመት ሊሸጋገር የቀናት እድሜ ብቻ የቀሩት ሰላማዊ ትግላችን ትናንት ጁምዓ ኢትዮጵያን በፍትህ ፈላጊዎች ድምፅ ሲንጣት ውሏል። መሀል አገር አዲስ አበባን ጨምሮ በሁሉም የሀገሪቱ አቅጣጫዎች የሚገኙ ከተሞች ተቃውሟቸውን በተሳካ መልኩ ያደረግንበት የጁማ ውሎ በአይነቱ ለየት ያለና ሚሊዮኖችን ያሳተፈም ጭምር ነበር። በመሀል አገር አዲስ አበባ አንዋር መስጊድ፣ በምስራቅ ሐረር ከተማ፣ በሰሜን ደሴ ከተማ በደቡብና በደቡብ ምዕራብ ኢትዮጵያ በጅማ በወልቂጤና መቱ ከተሞች ደማቅ ተቃውሞዎች ተካሂዶባቸዋል። የጁሙአው ተቃውሞ ትግላችን እያበበና እየጋመ መሄዱን አመላካች ከመሆኑም በላይ ያነሳናቸው ህገ መንግስታዊና ዲሞክራሲያዊ ጥያቄዎች እስኪመለሱ ድረስም የጀመርነውን ሰላማዊ ትግል አጠናክረን እንደምንዘልቅ ያረጋገጥንበት ጭምር ነው። በታላቁ አንዋር መስጊድ ከወትሮ በተለየ ሁኔታ ተገኝቶ የነበረው ህዝብ እጅግ ከፍተኛ የነበረ ሲሆን በህዝቡ ገጽታ ላይ ወኔና ቁጭት አይሎ ታይቷል። እኛ ሚሊዮኖች ነን በሚል አብይ የተቃውሞ ርዕስ የተሰባሰበው ሙስሊም ህብረተሰብ የጁማ ሰላት እንደተጠናቀቀ የተቃውሞውን ድምፅ ማሰማት የጀመረ ሲሆን እኛ ሚሊዮኖች ነን፣ ኮሚቴው ይፈታ፣ ምርጫው ህገ ወጥ፣ ህጉ ይከበር እና ድምጻችን ይሰማ የሚሉ መፈክሮችን አሰምቷል። ለአንድ ዓመት ያክል ድምፁን ሲያሰማ የነበረው ሙስሊምም ምንም ፍትህ ባለማግኘቱ ፍትህ ናፈቀን ፍትህ ናፈቀን በማለት ድምፁን አሰምቷል። በሌሎች የሀገሪቱ ከተሞችም ተቃውሞ በእኩል ሰዓት ላይ ተካሂዷል። በምስራቅ ሀረር ከአምስት መስጂዶች የሚሰማው ተቃውሞ ምድሪቱን አግሏታል። የክልሉ ባለስልጣናት ጠቅላይ ሚኒስትር ሀሌ ማርያም እድሜ ላንተ ይሁን ያንተ ስራ ነው እስኪሉ ድረስ የደሴዎቹ ጀግኖች ከተማይቱን በሰላማዊ ተቃውሞ አድምቀዋታል። መንግስት የሚችለውን ሁሉ አድርጎም እንኳ አልበገረን ያሉት ደሴዎች ትላንትም ከተማዋን በደማቅ ተክቢራና ተቃውሞ አድምቀዋት ውለዋል። መንግስት ያስቀመጣቸው የመጅሊስ አመራሮችም እንደማይወክሏቸው በተቃውሟቸው አሳውቀዋል። አባጀፋሮቹ ፋኖችም ከጅማ በራህማ መስጂድ እኛ ሚሊዮኖች እንጂ ጥቂቶች አይደለንም በማለት መንግስትን አጋልጠዋል። በወልቂጤ ረቢ መስጊድ፣ በመቱ ነጃሺ መስጊድ እንዲሁም በጅማ ራህማ መስጊዶች ዛሬ የተሰሙት የተቃውሞ ድምጾች ትግላችን፣ አንድነታችን፣ ለመብቶቻችን መከበር ያለንን ቁርጠኝነት፣ ሰላማዊነታችንንና አገር ወዳድ ዜጎች መሆናችንን ጭምር ያሳየንበት ታሪካዊ ቀንም ነው። ይህ ያልተዋጠላቸው የመንግስት ፖሊሶች ዛሬ የተለመደውን ትንኮሳ በሴት እህቶቻችን ላይ በመፈጸም አሰቃቂ ድብደባ በሴት እህቶቻችን ላይ ሲፈጽሙ ታይተዋል። ሁሌም ግርግርና ሁከት ለመፍጠር ዝግጁ የሆኑት ፖሊሶች ባልተለመደ መልኩ አሁን አሁን ሴቶች እህቶቻችን ላይ የሚወስዱት የድብደባና የእስር እርምጃ እየተባባሰ መጥቷል። ከሴት ማህፀን የወጡ የማይመስላቸው የፖሊስ አባላት ዛሬም በአንዋር መስጊድ መውጫ በሮች አካባቢ በእህቶቻችንና እናቶቻችን ላይ ጸያፍ ድብደባ ሲፈጽሙ ታይተዋል። ጥቂት የማይባሉ እህቶቻችንንም በመጫን በሙስሊም እስረኞች ወደ ተሞላው አራተኛ ጣቢያ አጉዘዋል። ይህ ድምፅን ለማፈን የሚደረግ ጥረት ግን ፈጽሞ ሊሳካላቸው እንደማይችል ልናረጋግጥላቸው እንወዳለን። በመጨረሻም ጠቅላይ ሚኒስትሩ ለፈጸሙት አሳፋሪ ውሸት ማስተካከያ ሰጥተን እንቋጫለን። ክቡር ጠቅላይ ሚኒስትር፣ ጥቂት እኛ ሳንሆን ጥያቄያችን ነው በእርግጥም ጥያቄያችን ጥቂትና ቀላል ነው። እኛ ጠያቂዎቹ ደግሞ ሚሊዮኖች ነን። መንግስቶን ወክለው ይህችን በልቦ የሚያውቋትን እውነታ በተግባር አረጋግጠው ህገ መንግስቱን ያረጋገጠልንን መብት ባይነፍጉን ችግሩ ሁሉ ተፈታ ማለት ነው። በእርግጥም እዚህ ሁሉ ጥንቅት ውስጥ ከመግባት ጥቂቶቹን ጥያቄዎቻችንን መመለስ ይቀላልና ያሰማነው ድምፅና ቁጥራችን እንዲሁም ጥያቄያችንን የምርም ያልተረዱና ያልገባቸው የመንግስት ባለስልጣናቱም ሆኑ ሌሎች የሚመለከታቸው አካላት ዛሬም በቂ ምላሽ አግኝተዋል። እኛ ሰላማዊነታችንን ጠብቀን መብታችን እንዲከበርን እየጠየቅን ያለነው መንግስት ከህግ አግባብ ውጪ ሃይማኖታችን ውስጥ ጣልቃ እየገባ በመሆኑ የማንፈልገውን እምነት እየጫነብን በመሆኑ የኢህአዴግ እስልምና ጉዳይ ጠቅላይ ምክር ቤትን አመራሮች በራሱ መርጦ ማስቀመጡ የሰላም አምባሳደር መሪዎቻችንን በማሰር በሆን እያንገላታ በመሆኑ እንዲሁም በኢትዮጵያ ምድር ሙስሊም መሆን ወንጀል ነው እየተባለ እስኪመስል ድረስ ሙስሊሞች ከገጠር እስከ ከተማ የሰብአዊ መብት ጥሰት እየተፈጸመባቸው በመሆኑ ነው። እነዚህ ከህገ መንግስቱ ያፈነገጡ ድርጊቶች እስካልተስተካከሉና እስካልታረሙ ድረስ ትግላችን ተራራና ሸንተረሮች ሳያግዱት በአገረ ኢትዮጵያ ሁሉም አቅጣጫዎች መናኘቱን ይቀጥላል። የእልፍ አዕላፎች ዝማሬ የሆነው ድምጻችን ይሰማ መፈክራችን ገና ከፍ ብሎ ይሰማል። ድላችን ቀርቧል። የድል ወጋገን ጎላ ብሎ እየታየን ነው። አላሁ አክበር። አድማጮቻችን በመቀጠል እኛ ሚሊዮኖች ነን በሚል አቡ ሙስአብ ወዳዘጋጀው ፕሮግራም እናመራቸዋለን እንደሚከተለው ያቀርበዋል። አብረን እንከታተለው። እኛ ጥቂት አይደለም እኛ ሚሊዮኖች ስለዚህ የሚሊዮን ድምፅ የህዝብ ድምፅ ይስማ ጥያቄያችን ህዝባዊ ነው። እኛ ሚሊዮኖች ነን። እኛ ሙስሊሞች ነን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ትላንት አኗር መስጂድና ዙሪያውን እንደ ጉንዳን እየተርመሰመሳችሁ በተክቢራ ምድርና ህዋን ያደበላለቃችሁ እናንተ ጥቂት ሚሊዮኖች እንደም ከርማችኋል? መቼም ዱንያ ናትና ሀዘናችን እየበዛ እንደዋዛ መንፈሳችን እንዳይሰበር ልባችን እንዳይሸበር መራር ሀዘናችን የወለዳቸውን መራር ቀልጦች እየተጫወተ ሀዘናችንን እንርሳ፣ ለዛግም የትግል ጉዟችን በጋራ እንነሳ። ኢትዮጵያ ሁሉን ነገር ከዓለም የመጀመሪያ በማለት አንደኛ ናት ያለው ወግ ጸሐፊ እውነቱንም አይደል የመንግስት ሚዲያና የመንግስት ባለስልጣናት ውሸትና ቅጥፈታችሁ ከዓለም አንደኛ ሳያደርጋችሁ አይቀርም። ይገርማል እኮ ምን ነው አቶ ኃይሌ አቶ ኃይለ ለኢንተርቪው የቀረቡት ኢቲቪ ላይ መስሎት ይሁን? አልጀዚራ መሆኑንማ በደንብ ያስተውሉ እንዶ ይሄ የጥቂቶች ጥያቄ ሳይሆን አይቀርም ባላሉ ነበር። ምክንያቱም አልጀዚራ ራሱ ሚሊዮኖች መሆናችንን ስንት ጊዜ እየደጋገመ እንዳሳየ አልሰሙ ይሆን? ወቸው ቁጥ ድስ ብለው ሲናገሩ ምን ነው ፈጣሪን እንኳ ባይፈሩ፣ አረ ነው ተመልካቹን እንኳ ባፈሩ። ለነገሩ ከወፈሩ ሰው አይፈሩ አይደል ተረቱ። ዛሬ ጠያቂ የከለከሉት የህግ ምሁሩ ካሚል ሸምሱ በብዙ መድረኮች ላይ ግራ አጋብታችሁት አረ ይሄ ጥቂት ማለት ምን ማለት ነው ትርጉሙ ተቀይሮ ይሆን እያለ ሲያስቃን ከርሞ ነበር በሞቴ ስሙት ከኛ ነጥብ ላይ ብዥታ እየተፈጠሩ ነው ያሉት አንዳንድ ጊዜ ጥቂቶች የሚል ቃላትን እንሰማለን በዛሬው ጊዜ የተቃውሞ ድምፅ እየተሰማ ያለው ጥቂት ነው። በጣም ምርጥ አማርኛ፣ ለየት ያለ አማርኛ ያወራል። ጥቂት ማለት ምን ማለት ነው? እኔ ምናልባት የመጀመሪያ ቋንቋዬ ኦሮምኛ፣ ከዛ የተሻለ አረብኛ ነበር። ኦሮምኛ አማርኛ ሶስተኛ ስለሆነ ጥቂት የሚለው ቃል ከጠቅላይ ሚኒስትሩ ከዶክተር ሽፈራው ከተለያዩ ባለስልጣናት ሰማሁኝና አስተማሪዎች አማርኛ ሲያስተምሩን ብዙና ጥቂት የሚለውን ቃል ቀያይሮ አስተምሮኛል ብዬ ተፈር ያለው ካሚል ቀጥል እስኪ እስር ላይ ሆኖም ድምፁ አልታሰረምና ልክ ልካቸውን ንገርልኝማ ካሚል በህገ መንግስቱ መሰረት መሰረታዊ ጥያቄ አለ ጥቂት የሚባል ይህ ህገ መንግስታዊ ነው ለመንግስቱንም አንድም ግለሰብ መብቱ ሊከበርለት ይገባል ሊገለጽ ይገባል። የሚጠይቀው ህገ መንግስቱን መሰረት ያደረገ እስከሆነ ድረስ ዛሬ ግን እውነታው ግን ዛሬኛ የአስራ ሰባቱ ኮሚሽን እንኳን የወከለን ከአንድ ሚሊዮን በላይ ፊርማውን አስፍሮ ነው። በሀገሬት በየቤቱ አምስት አምስት ሰው ይወከላል ሲባል እንኳን በአንድ ሰው ከአምስት ሚሊዮን ሰው በላይ ፊርማውን ሰጥቶናል። በየአንድ ሺህ ይህንን ህዝብ ጥቂት ማለት ነው። ጥቂቶች ናችሁ እናንተ ጥቂቶች ናችሁ ጥቂቶች ናችሁ አዎ ሳቢሪኩ አንድ ቀን ጥቂት ጥቂት መባሉ እያበሳቸው ይመስላል ያው ወዲያው ምርጥ የመድረክ ንጉስ ሳቢሪኩ ከሱ ጋር ያደረኩትን ጨዋታና አወዲያ የተናገረውን እስኪ አብረን ነው ለመሆኑ እስካሁንስ በዚህ የኢትዮጵያ አርባ ሚሊዮን ህዝብ ጉዳይ ላይ ለምን ዝም አሉን የሚል ከብዙ ሰዎች እየመጣ ያለ አስተያየት ነው። ያሾክ የሚያደርግ ነገር አይደለም። እኛ ህዝብ ነን። የዛን ቀን ነው ትዝ ይለኛል። እኛ ህዝቦች ነን። እኛ ሚሊዮኖች ነን። ስለዚህ የሚሊዮን ድምፅ የህዝብ ድምፅ ይሰማ። ጥያቄያችን ህዝባዊ ነው። እኛ ሚሊዮኖች ነን። እኛ ሙስሊሞች ነን። እኛ ኢትዮጵያውያን ነን። ምናልባት እኛ ሳንሰማ የትርጉም ለውጥ ተደርጎ ከሆነ ይገሩም፣ አለበለዚያ ግን የናቁት ያደርጋል ራቁት የተባለው እንዳይደርስባችሁ ጠንቀቅ ማለት ያስፈልጋል። ምናልባት በብዙ ሺህ የሚቆጠር ህዝብ ያለው ይህ ህዝብ ታዲያ ጥቂት እየተባለ ነው ያለው። ግዥታም ሲጋር ጥቂት የሚለው አባዜ አይሰራም። አስርም ሆነ መቶ መጡ የጠየቁ ጥያቄ ላይ ነው መጀመሪያ ጥያቄ መነሳት ያለበት የተጠየቀው ጥያቄ ትክክለኛ ጥያቄ ነው ወይ ይህንን ደግሞኛ እኛ በተሰበሰቡ ስብሰባ ላይ ስንቀር ጥያቄያችሁ ነጽ ወጥቷል ትክክለኛ ጥያቄ ነው ህገ መንግስታዊ ጥያቄ ነው ሰላማዊ ጥያቄ ነው ብሎ አራሳቸው መስክሮታል በኋላ ላይ ግን ጥቂት የምለው በሽታ ምናልባት አውሎ ንፋስ ያመጣ ወረርሽኝ ከሆነ አላህ አፊያ ይስጣቸው። ምክንያቱም እስካሁን ድረስ ሙስሊሙ ህብረተሰብ ሰላምን እያስተማረ ፍቅርን እየዘመረ ነው ያለው። ገና ለገና ዶላር ይገኛል ተብሎ አሸባሪ በግድ ያለ ቦታው ፍልፍሎ እምነት ተሽጦ መብት ተረግጦ የሚገኝ ገንዘብ የምትለማም ሀገርም አትኖርም። ካሚል ትንሽ ጨምርልኝ። እነሱ ግን ለመምጣት ሲፈልጉ ለማጠልሰት ሲፈልጉ ምናልባትም የተሻለ ገንዘብ በአክራሪ ስም በአሸባሪ ስም እርዳታ የሚገኝበት ሆኖ እንኳን አናውቅም። ያንን ለማመቻቸት ከሆነ አይመቻችሁም እንላችኋለን። በሸሪያ ይተዳደር ያለ ማንም የለም። በምንም ሂሳብ ቢሰላ ሚሊየን ጥቂት የሚሆንበት ሁኔታ ያለ ምናልባትም የአያቶቻችሁ የአጼዎቹ በሽታ ሳያጨናወታችሁ አይቀሩም ብለን ሰጠን። አባቶቻችን በተወለዱበት ሀገር ትርታቸው በተቀበረበት መንገድ በኢትዮጵያ ውስጥ የሚኖሩ እስላሞች ይባሉ ነበር። እናንተ ደግሞ እኛ ሚሊየን ሆነን በጉባኤ በኢድ አደባባይ በየክፍለ ሀገሩ የሰደቃና የአንድነት ፕሮግራም ሻሻን ደግሞ አማር መስጅድን ፈርሰን ሞልተን ሳንፈልግ ደግሞ ሳንሻ ስንቀር አማር መስጂድ ከመሄድ ቀርተን አራቅተን ያሳየናችሁ አሁንም ላይናችሁ አልሞላላችሁ ዳሩ አይናችሁ ሳይሆን ልባችሁ የታወረው። ሚሊየን ሆነን ጥቂት ትናላችሁ ወይ የእናንተ ነገር እባክህን ሷብየ መዝጊያዬን ባንተ አድርገው። ጥያቄያችን ህዝባዊ ነው። እኛ ሚሊዮኖች ነን። እኛ ሙስሊሞች ነን። እኛ ኢትዮጵያውያን ነን። ብዛታችን በሚሊዮን የሚቆጠር ጥያቄያችን ህጋዊ ቢሆንም መንግስት ሰላማዊ ጥያቄያችንን ከመመለስ ይልቅ ድብደባውንና እስራቱን እንደቀጠለ ነው። ሀገሪቱ በመንግስት ነው ወይስ በሽፍታ የምትመራው የሚለው ጥያቄ የብዙዎች ከሆነ ሰንበት ብሏል። ኢዘዲን ሁሴን በዚህ ላይ አጠር ያለች ጽሑፍ እንደሚከተለው ያቀርብልናል። አገር ወገን ማለት ጠፍቶ ከውስጣቸው ቢያሰክራቸው ነው የሥልጣን ጥማቸው። ምንም ምንምን ቢያደርጉኝ ምን ብሆንም ፍንክችም አልልም እጄንም አልሰጥም ፍንክችም አልልም እኔ እጅ አልሰጥም እስልምናዬ። የጽሑፌን አካል ከመጀመሪያ በፊት ዱላ ጥይት እርግጫ ወይም በአጠቃላይ የድብደባ ስቃይ እርካታው ወይም የመጨረሻ ውጤቱ ምን ጠቀሜታ ይኖረዋል? ይህንን ለእናንተ መልሱን ትቸዋለሁ። ወገኔ ዱላውን ቻለው፣ ተደበደበ፣ ተረገጠ፣ ተንገላታ። ይህ ሁሉ ለዲኑ ለእስልምናውን ለማስከበር ለመሆኑ መንግስት ማለት ምን ማለት ነው? መንግስት ማለት እኮ ህዝብ ማለት ነው። ይህንን የረሳው የኢህአዴግ መንግስት አሁንስ ኢትዮጵያ የምትባል አንድ ፒኤልሲ ወይም ኃላፊነቱ የተወሰነ የግል ኩባንያ አቋቁሞ እንደ 18ኛው ክፍለ ዘመን የባሪያ ንግድና አገልግሎት በእኛ ላይ መፈጸሙን ከጀመረ ሰንብቷል። ይህ አልበቃም ብሎ ተደበደቡ፣ ተሸማቀቁ፣ ብሎም ለዘላለም ላይመለሱም ተገደሉ። በደጋን በአሳሳ የኢትዮጵያ ሙስሊሞች ለዘላለም ሊረሳው የማይችለው ጠባሳ ተጥሎበታል። አዛውንቶች፣ ወጣቶች፣ ህፃናት ሁሉም ሞተዋል። ይህ ሞተዋል የሚለውን ቃል ስጽፍ እጄን ይንቀጠቀጣል። ግድ ሆኖብኝ እንጂ ብዘለው መርጥ ነበር። የሰው ልጅ እንደ ቀልድ እንደ አባባ ተስፋዬ ተረት ተገደሉ፣ ሞቱ፣ ቆሰሉ ብለን ማውራት ለወሬ ማጣፈጫ እያደረግነው የመጣን ይመስለኛል። አላህ ሂዳያ ይስጠን ለሁላችንም። መላመድ የሚያመጣው ችግር ብዙ ነው። እንዲህ አይነት ነገር መላመድ ግን ብኩንነት ይመስለኛል። የኢትዮጵያ ሙስሊም ከምንም በላይ ትብብሩን በማሳየት ለትውልድ ትልቅ ድርሻ ማበረከት ይኖርበታል። ይህ ደግሞ የዲኑም ግዴታው ነው። የስድስት ዓመት ልጅ ተገደለ። የሰማንያ ዓመት አዛውንት ሞቱ። ይህ ራሳችንን ሊያምንና የማንነት ጥያቄያችንን እንድናነሳ ያስደርገናል። እኔ ዛሬ ልጄን መስጊድ የምልከው አላህን አውቆልኝ ተውሂድ ተምሮ ስለ እስላም ተረድቶ እንዲመጣልኝ እንጂ የጦር ሜዳ ሆኖ አጥቼው ደሙ ፈሶ የውሃ ሽታ እንዲሆንብኝ አይደለም። ይህ እንዳይሆን የማስጠበቅ ደግሞ የኔ የኢትዮጵያ ሙስሊም ማህበረሰብ ግዴታ እና ግዴታም ነው። ውድ የኢትዮጵያ ሙስሊም ወንድሞይ ጊዜያቶች እየገፉ ነው። ለአንድ አመት ልጆቻችን ከኖርማል ትምህርት ቤት ሳይማሩ ቢያቋርጡ ምን ያህል ሊከብደን እንደሚችል እናስተውለው እስኪ። ለዲናችንስ ይኸው እንኳን እነሱ እኛ ሁሉ ለአንድ አመት ከዲን ትምህርታችን ወጥተናል። ይህ ማለት በቀላሉ የሚታይ አይደለም። የ generation ወይም የሙስሊሙ የሙስሊም generation ኑ የማጥፋት ፕላናቸውን አብረን ተባባሪ በመሆን እየተገበርን እንዳይሆን የሚል ተረጣሪ አለኝ። ነቃ ማለት ግድ ነው። ንቃተ ህሊናችንን አላህ ይጨምርልን። ሸሂድ ሆነው የሞቱት ድርሻቸውን ተወጥተዋል። ከዚህ በኋላ ምንም ቢሆን ማንም ማንም ቢሆን ምን ለዲናችን ያለንን ቁርጠኝነት ሊያውቁት ይገባል። ሰላም ለማስፈን እንጂ ሰላም ለማጣት አልተፈጠርንም። ሰላም ለመፍጠር ደግሞ ሰላም የሚያስገኙ መንገዶችን ሁሉ ከመዋጠጥ ወደ ኋላ አንልም። አሁንም ለዲናችን ስንል እንሞታለን፣ እንቀረፋለን ሱለይማን ሁሴን ደግሞ ተው አትነካካኝ፣ የገርባውንና ያሳሳውንማ አታንሳብኝ። ሆድ ይብሰኛል፣ አልቅስ አልቅስ ይለኛል፣ ባለክስም አልወጣልህ ብሎኛል እያለ ነው። ይሄ መንግስት ምን ያልሰራን አለ በማለት ሀዘኑን በግጥም ቢጤ እንደሚከተለው አካፍሎናል። እስልምናዬ እስልምናዬ እስልምናዬ እስልምናዬ አይ እስልምናዬ እስልምናዬ የእምነት መሰረቴ ሃይማኖቴ ፍቅሬ እስልምናዬ ወዱ ሃይማኖቴ የሰው ሰውነቴ የኔ ማንነቴ የልቤ ትርታ የሰራ ጠላቴ መጠሪያ ቋንቋዬ ጌጤና ውበቴ እስልምና ነሽ ክብርና ሕይወቴ። በደጋል መስጊድ ላይ አጥፊዎችሽ መጥተው ጥይቱን ረጩት። የዘላለም ዕዳ ይኸው ትተው የደጋን ሸሂድ ነኝ ቢላልን ጥሩልኝ፣ ቢላልን ጥሩልኝ፣ ኻሊድን ጥሩልኝ፣ ሐምዛዬን ጥሩልኝ፣ ደሜን ይፈሱልኝ። ሰላቴን ሰግጄ ፊቴን ባበስ በጄ እምባዬ እንደ ደሜ ፈሶብኝ በቁሜ አልገደብ ልሁ በስቶብኝ አልገደብ አለኝ ልሁ በስቶብኝ አልበቃቸው ብለው ጭቆናው በእኛ ላይ የጥይቱ ውርጅብኝ ምን ነው ባሳሳ ላይ የደጋን ሸሂድ ነኝ ቢላሌን ጥሩልኝ ደሜን ይፈስልኝ ያ የስድስት ዓመት ልጅ ያ ያ የስድስት ዓመት ልጅ አሊፍ ሊቀራ አሸባሪ ብለው ፌደራል ቢጠራ የህፃን ልጅ ደሙ ዛሬ ቢጠማቸው ተኩሰው ነደሉት ያን ጨቅላውን ገላው ያ ስድስት አመት ልጅ እስኪ ልውሰዳችሁ እስኪ ልውሰዳችሁ ህፃን ልጅ አላችሁ እስኪ ወደ እናንተም ከቶ አስታውሱት ጨቅላ ወንድማችሁ አገር ሰላም ብሎ የሰላም የፍቅር ቤት በሆነው አላህን ነግረው ጭምጥልና ሲዘው ደሙ ዥረት ሆኖ ተደፍቶ ቢቀረው ጥይት ተሰንቅሮ በማይችለው ገላው ይህ ነው ወይ ቃላችን ትውልድ ማዳናችን ጥፊ ለማይችለው እኛ አቅም አንሶን ጥይት አስቀመስ ነው እናቶች ሁሉ አንቺው ተመርጠሽ አላህ የወደደው ሙጃሂድ ወልደሽ እስላምን አኮራ ብርቅዬ ልጅሽ ፈጣሪ ጽናቱን ሰብሩንም ይስጥሽ እስከ የውመል ቂያማ ሐዘን አይንካሽ። አንቺ እድለኛ እምባሽን አብሺ ተደሰቺ እንጂ በይ እንዳታለቅሺ። ባዘኔታ አላህ እንዲያይሽ ሰባቱ ሰማይ ላይ እንዲያወድስሽ ለሐዘንሽና ለልጅሽ ማስረሻ ሙስሊም ድል አድርጎ በስተ መጨረሻ ካሁን ወዲያ ላለው ለቀሪ ሕይወትሽ በአጭር ጊዜ ውስጥ ትሉ ልናሳይሽ በኃያል አላህ ስም አሃድ ገባንልሽ። አዘን ባንቺ አያምርም እኛ እንዘንልሽ። አዘን ባንቺ አያምርም እኛ እንዘንልሽ። የጥይቱ ጥቃት አቅሙ ባይችልም በሁለት አይኖቹ መንታምባ ቢፈሰው ፍቅር ሳንሰጠው ፌደራል አፈሰው። ሁለተኛ ጥፋት ከቶም አልጠቀምነው ለበድሩ ለሬሳ የደጋን ሸሂድ ነኝ ቢላልን ጥሩልኝ፣ ኻሊዴን የን ጥሩልኝ፣ ደሜን ይፈሱልኝ። አቅሬን አቅሜ ሞተብኝ፣ መነሳት አቃተኝ። ለኢትዮጵያ ሙስሊም እንዳይነካብኝ ደሜን ሰብስቡልኝ፣ አሁንም ይግደሉኝ፣ ደግመው ደግመው አሁንም ይግደሉኝ፣ ሌላ እንዳይሞትብኝ፣ ሌላ እንዳይገፉብኝ፣ የደጋን ሸሂድ ነኝ፣ ቢላሌን ጥሩልኝ፣ ኻሊዴን ጥሩልኝ፣ ሐምዛዬን ጥሩልኝ፣ ደሜን ይፈሱልኝ። ኮሚቴዎቼ የኮሚቴዎቼ ስቃይ፣ የሮሮ ዋይዋይ፣ የበረዶ ግርፊያ፣ የኤሌክትሪክ ስቃይ አቡኪ አህመድን ክብሬ መማሪያዬ በድርጌና ያሲን ሁሉዋ ኮሚቴ መች ገላችሁ ለዱላ ለርግጫ ሳቅ ትምህርት እንጂ ከቶ በረዶ ላይ መቆም ከየት ለመዳችሁ? እንዴት አወቃችሁ? የዲን ጥንካሬ ብርታቱን ሰጣችሁ። ኢና ሊላ ወኢና ኢለይሂ ራጂዑን። ስቃይ በስቶባችሁ የጡንቻ ቁስላት ህመም ኖሮባችሁ ለኛ በፈገግታ ሰላምን ሰጣችሁ። ስንቱን ቻላችሁት፣ ስንቱን ሰማነው ነው እንዲህ አይነት ቅጣት መች ይችል ገላችሁ የደጋን ሸሂድ ነኝ ቢላሌን ጥሩልኝ ኻሊዴን ጥሩልኝ ሐምዛዬን ጥሩልኝ ዲኔን አስጠብቄ ሞቴ እንዲሆንልኝ ኮሚቴ እኔ እያለሁ ሁሌ ካሸም ሆናችሁ እነሱ እንዲድኑ እንዳይነኩብኝ ጀርባዬን እንካችሁ ዱላ ይውረድብኝ ጀርባዬን እንካችሁ ዱላ ይውረድብኝ የደጋን ሸሂድ ነኝ ቢላሌን ጥሩልኝ፣ ደሜን ይፈስልኝ። ህዝቤ ሆይ ህዝቤ ሆይ አሐዱን አሐድ የውስጤ ኢማን ነው። ለአኼራ መንገድ ስንቄ ደሜ እኮ ነው። ልጋርድህ ብዬ እንዳትጎዳብኝ፣ ልጠብቅህ ብዬ እንዳትሞትብኝ ሁሌ ስሳሳልህ ሙስሊሞ ወንድሜ፣ የአኼራ ጓደ የአኼራ ክብሬ፣ ሙስሊሞ እህቴ፣ ደፍተው አሳረፉኝ ጥይቱን ባንገቴ። አቅሜ ሞተብኝ፣ መነሳሳቃት፣ ደሜን እፈሱልኝ ቢላሌን ጥሩልኝ፣ ኻሊዴን ጥሩልኝ፣ ሐምዛዬን ጥሩልኝ፣ ዲኔን አስጠብቄ ሞቴ እንዲሆንልኝ፣ ዲኔን አስጠብቄ ሞቴ እንዲሆንልኝ። ሙስሊምነታችሁ እንደ ወንጀል ታይቶ ሰላም መስበካችሁ እዛው ቀያችሁ ሸሂድ ለሆናችሁ በሙስልምነቴ ቃል ገባላችሁ የጀመራችሁ እሱ ሰላማችሁ በፍጹም አይቆምም አብሽሩ አይዟችሁ፣ በፍጹም አይቆምም አብሽሩ አይዟችሁ። ወንድሞቻችን የሞቱለትን በእስር ቤት ግፍ እየተሰቃዩ ያሉበትን አላማ መቼ አንተወውም። እነሱን ለችግር አጋልጠን እኛ ወደ ኋላ የምንል ካዲዎች አይደለንም። መንግስት የፈጸመብንን እያደረገ ያለውንም ኢሰባዊ በደሎች አንረሳቸውም። እስከ መጨረሻውም ለመታገል ቃል ገብተናል። በሙስሊምነቴ ቃል ገባላችሁ የጀመራችሁ ቁጥ ሰላማችሁ በፍጹም አይቆምም፣ አብሽሩ አይዟችሁ። በፍጹም አይቆምም፣ አብሽሩ አይዟችሁ። አድማጮቻችን ለዛሬ ያዘጋጀንላችሁ ፕሮግራሞች የስካሁኖቹ ነበሩ። በአካባቢያችሁ ያሉትን ማንኛውንም መረጃ በኢሜላችን fth911@gmail.com አት ጂሜል እንደገና ደግመዋለሁ። fth911@gmail.com አት ጂሜል dot com እንዲልኩልን እንጠይቃለን። ለቤተሰቦቻችሁና ለጓደኞቻችሁ ፍትህ ሬዲዮን በማስተላለፍ የበኩሎን ድርሻ እንዲወጡ እየጠየቅን ለዛሬ በዚሁ እንሰናበታችኋለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። سي شهيد علمك كجاري يا هذا ديرا تنسى سجرتو أيو قربا جرتو أيو دقان جرتو إيه بك قمد المكان كي قاري كان كان جالتو